የአሜሪካ ዋናዎቹ እንደዚህ ትላልቅ ውሳኔዎች እንኳን እኔ አሜሪካዊም ራሱ አያውቃቸው ግን የምታውቀው አንድ ነገር አለ። አሁን አሜሪካውያን የደረሱበት ውሳኔ በጣም ብዙ ጊዜ ሲንከባልል particularly ደግሞ ብዙ አሜሪካውያን አሉ። ቅድም እንደምታውቁት የትግራይ ሰዎች ኢትዮጵያን dominate አደረጉ በተባለበት ዘመን የአሜሪካውያን ቅሬታ የተወሰኑ ቅሬታዎች ናቸው ያሏቸው። ትንሽ የኢኮኖሚ ፖሊሲ ላይ ኢኮኖሚውን ሁሉም በአብዛኛው ወደ ቻይና የመዞሩ ነገር እሱም ቢሆን የአሜሪካውያን ሙሉ በሙሉ እንደ ኬንያ ወይም እንደ ሌላው በዚህ በሊበራሊስት ስርዓቱ ኑና እርዱን ተብለው አሜሪካውያን ዝም ብሎ ባላደገ ኢኮኖሚ አይገቡም። እነዚህ እዚህ ትንሽ የምታውቁ ሰዎችም አላችሁ። አሜሪካውያን አንድ ሀገር ሄደው የኢኮኖሚ ተሳትፎ የሚያደርጉት በዛ አገር middle ነው በጣም በድህ ሀገር ሶማሌ ሀገር ሄደህ አሜሪካዊ invest አርግ ብትለው ጠመንጃ ይሸጥ እንደሆን እንጂ አሜሪካዊ risk assess አድርጎ የስነ ያለው ለኢንቨስትመንት ዋስትና የሚሰጥ ነው ለዚህ ለፎሬን ኢንቨስትመንት ቪዚቢሊቲ ያለው በአለም institution የተመሰከረለት mega ፕሮጀክቶች ባሉ የሚወዳደሩ ቦታዎች ነው አሜሪካውያን የሚገቡት በኢንቨስትመንት መንግስትም ግለሰቦች ሰው ኢትዮጵያ ማደግ ስትጀ እቺ ሀገር ነው እንደ ናይጄሪያ አፍሪካው እንደ ሌሎቹ መሳተፍ አለብን የሚል interest ያሳዩት በኋላ ነው እንጂ እንደ ቻይና ዝም ብሎ የመንደር ሽንት ቤት የማጽዳት ምናምን ስራ አይሰሩም። እነሱ ታውቃላችሁ፣ አንዳንድ ቦታ ላይ አንዳንድ መንት አድርገው ትንሽ የተሻለ ሁኔታ ሲኖር በተመቻቸው ሁኔታ ላይ መጥተው quality ያለው ስራ ነው የሚሰሩት አሜሪካውያን። ስለዚህ አሜሪካውያን interest የነበረው በሶማሊያ አካባቢ ተዋርደው የወጡበት የጸጥታ ችግር ነው። በቀይ ባህር ትልቅ interest አላቸው፣ የሚወዳደሩበት ቦታ አላቸው። ስለዚህ ትልቁ የመረጡት ኢትዮጵያ አፍሪካን የመምራት አቅም ያላት ሀይለኛ በወታደርም በጸጥታም ስለሆነች የቀጠናው የጸጥታ ጉዳይ ላይ በትብብር መስራት ነበረ ከነመለስ ጋር ያስማማቸው። ግን ብድር ስጡን ብትላቸው ይሄን ቀይሩ፣ ይሄን ቀይሩ፣ ይሄን አሽጡ፣ ይሄን አትሽጡ እያሉ ስለሚያዙ ከዚህ ውጪ ከሌባም ጋር ከዲሞክራትም ጋር ከብልጽግናም ጋር ምናምን መስራት የሚችለው ቻይና ብቻ ነው። ስለዚህ እየሄዱ ከቻይና ፕሮጀክቶችን እየወሰዱ ፈንድ ማድረግ ነበረ። በዛ ምክንያት ኢትዮጵያ በገለልተኛ አቋሟ እዚህ ደረጃ ላይ ደርሳለች። አሜሪካውያን ሄደው ሄደው ሄደው ኦባማ ሲጎበኛት በጸጥታ በኩል የነበረው ብቃትም ሱዛን ራይስ መስክራለች በራሷ። እኛ የምንለው አይደለም። እነ ጌታቸው አሰፋ የሚመሯት ሀገር እነንዳርጋቸው ጽጌን ከየመን አውሮፕላን ጠልፎ ማምጣት ብቻ ሳይሆን ለኦባማ ሊገድል የተቀነባበረ አሸባሪም ጭምር በመኪናቸው ውስጥ አስገብተው ግድ የላቸው የአሜሪካ ጸጥታዎች ሌላ ቦታ አትዋትቱ፣ እኔ መኪና ውስጥ የሚናገር አቅም የነበረው ወገን ነው ይሄ ትግራዋይ ማለት ነው። ሪዝ always bad apples ትግራዋይ ነን የሚሉ ልክ አሁን ለብልጽግና እያገለገሉ የትግራይን ህዝብ እንደሚያስደበድቡ የትግራይ ልጆች በየቦታው ደግሞ ነጋዴም ሆነው ስልጣን የሚይዘው የትግራይን ህዝብ ስም የሚያጎድፉ ሌቦች፣ ሌቦች፣ corrupt ሰዎች አልነበሩም አይደለም። ዘራፊዎች፣ ገራፊዎች የሉም አይደለም። ግን as a system እቺ ኢትዮጵያ የምትባል አገር አሁን መስዋዕት እያደረጓት ያሉት አገር ህልውናዋ የተረጋገጠው አብይንም ልታመጣ የቻለችው dominant አድርጎ ነበር በሚሉት በ TPLF ጥበብ ምክንያት ነው። በእነስዩም መስፍን ብልሃት ነው። በነመለስ ዜናዊ ምርጥ አመራር ነው። ዝም ብለው አዲስ አበባ ተቀምጠውም አይደለም መላመት የሚያመጡት ብሔር ብሔረሰቡን ሁሉ አንቀሳቅሰው የተሟላ ባይባልም ሰው ሁሉ ራሱን እንዲያውቅ ኦሮሞውም የራሱን ቋንቋ እንዲጠቀም። ለዚህ ነው አሜሪካውያን በኋላ ቻይናውያን እየገፉ ህንዳውያን እየገፉ ቱርኮች እየገፉ ኢንቨስትመንቱ ወደኋላ ሲቀሩ ትንሽ መናደድ ጀመሩ። ሰው እነመለስ ዞር ሲሉ በእግዚአብሔርም በሰውም እጅ ትንሽ ውስጥ ለውስጥ እንቅስቃሴው እየመጣ ተቃውሞ እየበረታ ሲመጣ የራሳቸው ሰው መምረጥ ጀመሩ። እውነትም አገር ቤትም ቢሆን ህወሀቶች ስልጣን ላይ አልነበሩም። ከመለስ በኋላ ሳውዝ ነው የነበረው በኃይለማርያም እጅ። ማርያም ቀጥሎ ወይ ወደ አማራ ወይ ወደ ኦሮሞ መሄድ ነበረበት። ወደ ኦሮሞ ነው የሄዱ። እኔ የኦሮሞን ሰው አምጥተን ብልጥ ወጣት አምጥተን ኢህአደግን ሪፎርም አድርገን በኢንቨስትመንት እንሳተፋለን፣ ቻይናን ከጌም እናወጣለን ብለው ነው የመጡት። ያመጡት ሰውዬ ይኸው ያሉትን ሳይሆን የማይፈልጉትን ነገር ነው የሰራው። እዚህ አሜሪካውያን መሪዎች በተቆጣጠሩ ቁጥር national interest ኣቸው ይቀየራል ማለት አይደለም። ግን ር ቨሪ ፋስት ለርነርስ። ይሄ ነበር ፕሬዚደንታቸው እንኳን የውጭ ፖሊሲ አገር ቤትም ያው እንዳያችሁት ነው የራሳቸውን ዲሞክራሲ ያበላሸባቸው። ስለዚህ በዚህ ምክንያት እንደገና rearrange ሲያደርጉ ሲያዩት አሁን ኢትዮጵያ ባለፉት ሁለት ሶስት ዓመታት ኤምባሲ ያላቸው ሰላ ያላቸው ሳተላይት ያላቸው እየታመሰች ነው። ሰውየው ዋሽንግተን መጥቶ ኢትዮጵያ ምናምን እስረኛ ፈተኋል፣ ሚዲያ ለቅቄያለሁ፣ ሰላም ሽልማቱ ዘሎ ከኤርትራ ጋር ሲጨበጨብ ይህን ሁሉ ሚስጥር ግን ይገባቸው ነበር። ግን አንድ ነገር ግን ምልክት ነበራቸው እነሱ ቢሆን ህወሀቶች survive አያደረጉም የሚል የተሳሳተ ግምት ይኖራቸዋል። ህወሀቶች ደግሞ ትግራይ ሄደው በትግራይ ውስጥ ያደርጉት የነበረው ነገር ጸጥታውን እንካችሁ ብለው የትግራይን ጸጥታ ሲያስከብሩ ስትተራመስ እነሱ በሰላም ሲኖሩ ምርጫ ሲያስተላልፍ ምርጫ ሲያደርጉ ኮቪድ ሲባል ኮቪድን ራሳቸው ሲከላከሉ ሲያዩ አገሪቱ በሁለት ተከፈለች። ይሄ ቅናትም ሆነ እንዴት ትግራይ ሰላም ትሆናለች ነው። ኢትዮጵያውያንን የምቀየመው እሱ ነው። እንዴት ብቻዋ ትግራይ ሰላም ትሆናለች? ምክንያቱም ጁንታው በየቦታው እኛን እየገደለን ነው ብለው አመኟቸው። ግን አሜሪካውያን ያውቃሉ። የመጀመሪያ ሰውየው የጉንበት ምናምኑ ቀን ቦምብ ተወረወረብኝ ብሎ ቀንጅቦች ብሎ ከተሳደቡ በኋላ ኤፍቢአይ ሄዶ ይመርምሩ ተብሎ ይህን ሁሉ ስራ ተሰርቶ እስካሁን ድረስ የህወሀት አባል ወንጀል ሰርቶ የተያዘ ሰው አለ እስካሁን አንድ የለም ሀጫሉን ገድለው ሀጫሉን ህወሀት ገደለው ሊሉ ፈልጉ ልክ አሁን እንደሚሉት ማለት ነው አክሱም እኮ ሰውን ጨፍጭፈው እኮ ጎጆን ገድለው እኮ ነው ለማለት እየፈለጉ ያሉት እና ይሄንን ሲያደርጉ አሁን አሜሪካውያን በተለይ አዲሱ አስተዳደር የትራምፕን መሳቅ በሁሉም ኤሪያ ነው፣ በትግራይ ብቻ አይደለም። ሁሉም ነው ፖሊሲያቸው እያስተካከሉ ያሉት። በትግራይ ግን እንዳልኩት በሁለት ዓመት ተኩል የተሰሩ ስራዎች ነበሩ። የሁላችንም ጭሆትም አንዱ አሜሪካውያን ነው አብዛኛው ሰው፣ አውሮፓም ብዙ ወዳጆች ነበሩ። ይሄ ነገር የሚሆን ነገር አይደለም አሉ። እኛ በሶስት ቀን እንጨርሳለን አላችሁን እንጂ አሁንማ ህዝብ እየጨረሳችሁ ነው። እንዳያዩ ታጨለመ። ሰው ስትደብቀው more curious ነው የሚሆነው። ስለዚህ ምንድን ነው የሆነው? አሁን አሜሪካውያን ገምግመው ምን ብለው አቋም ወስደዋል። ስለዚህ ሁለት ሰዓቷ ከመምጣቴ በፊት ለሰባ ሁለቱ አሁን እየመጣን ነው። መግለጫ አውጥተናል። መግለጫው ጊዜ የለውም ውጡ ነው የሚለው ሰው ውጡ ብለሃቸው እምቢ ካሉ እርምጃ ለመውሰድ ጊዜ መስጠት አለብህ። ስለዚህ በስልክም በምንም እየተነጋገሩ ነው። ተው እኛ አሁን እየመጣን ያለ ነው መንግስት ለመፍረስ አይደለም። አያዋጣችሁም። ይሄን ነገር ጦርነቱም አያልቅም። የኤርትራ ዘመን መግባትም እንደዚህ ሆነዋል። ዓለም ሁሉ እሪ እያለ ነው። ሚዲያ ሁሉ እንዴ በኃላፊነት ይጠየቃሉ እኮ አሜሪካውያን። እነ አብይ እኮ እነ ሲኤንኤን ኒውዮርክ ታይምስ እንዳይገቡ በመከልከላቸው ነው እንጂ ቨሪፋይ አልተደረገም ይባላል። ግን ይህ ነው አክሰስ ስለሌለ ዊከነት ቨሪፋይ እያሉ ነበር እኮ የሚይዙትብን እኮ የዓለም ሚዲያዎች ዜናውን ይባላል ይሉታል። አሁን ይባላል የተባለው ሄዶ መሬት ላይ ሲያረጋግጡ እውነት ሆነ። አሁን አሜሪካውያን የዓለም መሪ ነንባዮች ባዮች ስለሆኑ ይህንን መምራት አለባቸው። ኤንድ ዋት ቴክ ሊደርሽፕ አሁን ስለዚህ አሁን እነሱ አሁን ደህና ድጋፍ አግኝተዋል። ቅድም እንዳልኩት ራሻም ቻይናም አሁን ዘለው የሚገቡበት የሚከለክሉበት ምንም ነገር የላቸው። ምናልባት አሁን የኢትዮጵያ መንግስት እስራኤልን ላብ እያደረገ እንደሆነ እሰማለሁ። ለምን እስራኤላውያንም በማሰልጠንም በምንም ትንሽ involve አድርገዋል። ራሻውያን እንደምታውቁት ጥይቱም ታንኩም ምንም የሚገዛው ያው ከራሻ ነው፣ የጥቅም ጉዳይ ነው። ስለዚህ እስራኤላውያን ባካችሁ እርዱን ነው አሁን ያለው። እስራኤላውያን ደግሞ ለጥቅማቸው ነው እንግዲህ የጦርነት ከተጀመረ በኋላ እስራኤሎችን ማጓጓዝ ጀምረዋል። እነሱ ደግሞ በጉቦ ነው ሁሉ ሰው በናሽናል ኢንተረስቱ ነው የሚሰራው። ስለዚህ ትንሽ አሰልጣኞች ምናምን ልከው ትንሽ ቴክኖሎጂ ረድተው እነሱም ሰዎቻቸውን ልከዋል። ስለዚህ እቺ ሰባ ሁለት ሰዓት ምንድን ነች ቢባል ብሊንከን መግለጫ አውጥቷል። ስቴት ዲፓርትመንት ኢትል ከንሰር ናችን ብለዋል ላይ አጸድቀዋል። ስለዚህ የተባበሩት መንግስታት ምክር ቤቱ አንቶኒ ጉተረስም ቅድም እንዳልኳቸው ሲያቅማማ ነበረ። አሁን ወደ እነሱ ተጠቅልለዋል። ይህ ነው ልክ እንደ ማነቸች የድሮ አብዮተኛ የነበረችው አና ጎመዝ አይነት ነው። ያው የዛ ሀገር ሰው ስለሆነ አቅማምቶ ነበር። እሱ ብዙ ነገር ነው ያደረሰው። አሁን አስተካክሏል። እሱ አፍሪካም on board ናቸው። ማነው ስለዚህ አዎ እንግዲህ ከሱዳን ጋር ሳይሆን አሁን የተለያዩ interest ኦች አሉ። አሁን ለምሳሌ ራሻ በሱዳንም ጦር ካምፕ ለማሰራት ፈልጋ ነበረ። በኩል ደግሞ እስራኤል ያው የአረቦች ሊግ አሁን አቋም ወስደዋል። እስራኤል ጋር ሆነን እስራኤልና ማነው ግብፅና ሱዳን በአባይ ጉዳይ ላይ በሚሆን ነገር ሁሉ የአረብ ሊግ ከአባል ሀገሮቻችን ጋር ነን ብለዋል። ብዙ ነገሮች አሉ። የቱርክ interest አለ እዛ፣ የእስራኤል interest ም አለ። ግን አሁን እነሱ እስራኤላውያንም የሆኑ ሌሎች really ከአሜሪካ ጋር መጣላት የሚፈልጉ አይደሉም። ሁሉም አሁን ኤምሬትም ቢሆን ሳኡዲም ቢሆን እስራኤልም ቢሆን ከአሜሪካን መንግስት ጋር መጣላት አትችልም። ዳትዘባትም ላይ ተውት። ይሄ የተለያዩ ኢንተረስቶች አሉ። ሪጅኑ በጣም በጣም complex ነው። ስለዚህ በማይግፋፍ ሩሲያ ቻይና ኦብጀክሽንስ አር ኢረለቫንት ኢፍ ዩኤን ትሩ እሱን ነው የምለው። unilaterally አሜሪካ እርምጃ ለመውሰድ የከለክለው የለም። እርምጃው ምን ይሆናል ነው አሁን የሰባ ሁለቱ ሰዓቱ ምንድን ነው ውጥ ተብሏል የአማራ ሚሊሻና የኤርትራ ሰራዊት ይውጣ እኛ መጥተን እርዳታ እንሰጣለን ይላል ይሄ ቅድም የጠቀስኩት DART የሚባለው የዚህ የ disaster assistance response team የሚባለው ወረዲ ተልከዋል ተልከዋል ትግራይ ሊሄድ ነው ይሄ team ዝም ብሎ ተራ ነገር አይደለም disaster assistance ነው ማለት human right እና humanitarian aid ሁለቱም ነው የሚያየው። ስለዚህ ጦርነቱን ሳታቆም እርዳታ መስጠት አትችልም አይደለም። ሻቢያ እየተኮሰ ሰው እየገደለ እነሱ እርዳታ መስጠት አይችሉም። ሰው ሀፍ ቱ ስታፕ መንገድ መጥረግ አለባቸው። አሁን ጥያቄው የሚሆነው DART team ገብተዋል። አሁን ሰባ ሁለት ሰዓት የተሰጣቸው ምክንያት ምንድን ነው? ውጡ ብላችሁን ነበር፣ ግን ጊዜ ስጡን ነው የሚባለው ሁሌ። ልትወጣም ላትወጣም እነ እንኳን የለንም ነው የሚሉት በውጭ እንጂ በውስጥ እኮ ይነጋገራሉ። አሜሪካ ኤምባሲ እኮ አስመራ አለው መግለጫ አውጥተዋል፣ ተነግሯቸዋል። ይኸው ሳተላይት አለን እዚህ ያላችሁ እዚህ ያላችሁ እዚህ ያላችሁ ዝም ብሎ የሚለው ኢትዮጵያ ዩኒፎርም ለብሰው ምናምን forget it ኢትዮጵያ ዩኒፎርም ለብሶ የሚለው ነገር የለም። ጀስ ኦፕሬቲንግ የትግራይ ኦፕሬሽን እነሱ ነው የሚመሩት። የነ ጀነራል ባጫ የነ ጀነራል አበባውማ ድምፅ ከጠፋ እኮ ቆየ እኮ ስለሌላ ጉዳይ ነው። የራሱ የራሳቸው ጀነራል በላይ እዛ መቀሌ ጋዶ እውነት ነው። መነሻው እንኳን ህወሀት የሰሜን እዝ ስለመታብን ቢሆንም ኤርትራ ገብቶ እንደዚህ እንድረግ shame ነው ምናምን ብሎ መስክሯል። ረዲ ዜሮናቤን ሪዘን። ስለዚህ አንዱ ምንድን ነው የኢትዮጵያ መንግስት አጣቢቀኝ ውስጥ ይገባል። እስራኤልን ብትረዳው ራሻን ብትረዳው አሁን ምንድን ነው የሚባለው? አሁን የቸገራቸው መውጣቱ አይደለም። አብይና ኢሳያስ የቸገራቸው አንድ ነገር ብቻ ነው። እንዴት ህዋህት ወደ ጠረጴዛ ሊመጣ ይችላል? ጁንታ የሚባል ነገር አታምጡ፣ የፈለጋችሁ ሁሉ እናደርጋለን እያሉ እኮ ነው። ግን ጁንታ አታስቡን። ጁንታ የሚባለው ነገር ደግሞ ከትግራይ ህዝብ ልብ ፍቅህ ወስደው በቃ ጁንታ ሁሉ ነው። ሁም ላይ ያለው ጁንታ ነው። ህፃኑም ጁንታ ነው። የተደፈረችው ሴት ሁሉም ጁንታ ነው። ምን ታደርገዋለ? ሶ ዜ ዶንት ቾይስ። ስለዚህ አሁን ምንድን ነው የሚባለው? ለህወሀቶችም አቁሙ ይባላል። እንግዲህ ይሄ ተኩስ ማቆም ለናና ና ለምናምን ብቻ አይደለም። ያው የኢትዮጵያ ሰራዊትም ከተማ ካለ በከተማ ውስጥ ይቆያል። የትግራይ ሰራዊት የሚያስተዳድራቸው ሁሉም ደግሞ እናንተም አቁሙ ይባላል። ወደ ሁሉም ቦታ access ይላካል። ዋስትና ሰጥተዋል ማለት ነው አሁን ህወሀቶች። ምክንያቱም መንግስት ብቻ ፈቅዶ ህወሀት እየተኮሰ ካስቸገረ እርዳታ መስጠት አይቻልም። ረዲ ስምምነት አለ ማለት ነው። የትግራይ መንግስት እርዳታ እንዲገባ ፈቅደዋል ማለት ነው። ጥያቄ እንኳን ቢኖሩህ እንዳልኩት ሰውን መጀመሪያ ነው የዓለም ህዝብ ሊታደግ እየፈለገ እሱን ነው ቅድሚያ የምትሰጠው። ስለዚህ ሰባ ሁለት ሰዓቱ ምን ያደርጋል የምትሉት I think ነገ ነው የሚያልቀው መሰለኝ። ዛሬ ነው ነገ ነው የሚያልቀው ሁለት ሰዓቱ by the way ሰባ ሁለት ሰዓቱ ይፋዊ መግለጫ አልተሰጠበትም። for that matter ነገ ነው ኦኬ ፎርዋርድ ታንኪዩ ኤኒዌይ ምንድን ነው መሰለኝ እኔ ብዙ ጊዜ informal የሆኑ የ State Department ኡ መግለጫ ቀን አይጠቅስም immediately ነው immediately ምንድን ነው ሲባል ግን by default immediately ማለት በአለም አሰራር አርባ ስምንት ሰዓት ሰባ ሁለት ሰዓት እያሉን የሚሄዱት በዚህ ሰባ ሁለት ሰዓት ምንድን ነው ከተባለ DART ሄዷል ኦረዲ ሀገር ቤት ገብቷል ኤምባሲውም ሳተላይቱም ሰላዩም መርከቡም ሁሉም ተዘጋጅተዋል። እነዚያ ሰዎች መሬት ላይ ሆነው እንግዲህ መደወል ይጀምራሉ ማለት ነው። okay በሱዳን በኩል እየመጣ ያለው በፖርት ሱዳን መርከብም ስራ የሚጀምር ከሆነ በአሰብ የሚመጣውም ሌሎችም እርዳታ ድርጅቶች አሰብስፈው ያሉትም access ያድርጉ ብሎ monitor የሚያደርግ ከሆነ ለዚህ monitoring ዳግተው ኤርትራ ብቻ ነው። ኤርትራ ቤካለች ኔቶ አለ እዛ ቀይ ባህር ምን ምንም ሌላ ነገር አያስፈልግም because ካሁን አሁን ጀት አብርረው አስመራን መደብደብ የለባቸው well ምናልባት የአስመራ መንግስት ይህን ያህል ጨክኖ ከሆነ ሳዳም ሁሴን እኮ የተመታው ኩቤት ስለወረረ ነው ስለዚህ ትግራይን የወረረ የኤርትራ መንግስት አሜሪካ ውጣ ብላው አልወጣም ካለ ምን ምን ኃይለኛ ብትሆን ነው? ምን ምን ምን ቢኖራት ነው ኤርትራ እንደዚህ የምታደርገው? እንግዲህ ውልሴ ወደ ኤርትራ ገንዶ ከሆነ የኢትዮጵያ ጉዳይ አይደለም። ኢትዮጵያ ጦሩህም አውጣ አልተባለም፣ ተባበር ነው እየተባለ ያለው። አይም ሹር ኢትዮጵያ ከመተባበር ውጭ ሌላ አማራጭ የለው ስለዚህ ወን ሴቭ አብይ ፋይዘው የአሜሪካውያን ተንኮለኞች ናቸው እንጂ እየገደለ ያለው ከኤርትራ ሰራዊት ጋር የባሰው ያው የኢትዮጵያ ሰራዊት ነው። እኔ ደግሞ ወንተች ዛት መጀመሪያ ዓለም የሚቀበለው የሰው ሀገር ላይ የገባው አርሚ ነው። እዚሁ ማለት አማራጭ አላቸው። ከፈለጉ ለህወሀት ትንሽ መሳሪያ መስጠት ነው። <laughs> ችግር ከፈለጉ ደግሞ ራሳቸው መንገድ ጠረግ ብለው መምጣት ነው። ይሄን ግን ትንሽ process አለው። በፕሬዚደንቱ ብቻ የሚደረግ አይመስለኝም። I'm sure ሰባ ሁለቱ ካለቀ በኋላ Security Council ኡ monitor ያደርጋል፣ ያየዋል፣ ኤምባሲው ያየዋል። ሳተላይት አለ፣ መረጃ አለ፣ ኔቶም አለ። ብዙ ጊዜ እንግዲህ በውጭ ሀገር ለሚደረጉ ነገሮች የ military operation የሚመራው ኔቶ ነው። ኔቶ ደግሞ አውሮፓውያን ህብረት ላይ ስላሉ አሁን የአሜሪካም የአውሮፓም ህብረት ስለሆነ ያ ኔቶ Northern Atlantic Treaty ው እሱ ነው እንግዲህ እንደዚህ አይነት ኦፕሬሽኖች የሚያደርገው። I don't think big deal አይደለም ማለት ነው። unless አቶ ኢሳያስ የመጨረሻ ሞታቸውን ያቀርቡ ካልሆነ እርግጠኛ ነኝ ዘወር ይላሉ ማለት ነው። ለዚህ ይመስለኛል የመጨረሻውን የማገባደጃ ስራ ለመስራት በጣም ሲረባረቡ የከረሙት ሰሞኑን ሰሞኑንም ግን አለቁ በቃ እና ሰባ ሁለት ሰዓቱ ምን ይሆናል የሚለው ግምት ነው። አንደኛ ኤርትራ ይወጣል፣ አማራም የተወሰኑ መኪናዎች ተጭነው እየወጡ ነው እየተባለ ይነገራል። ግን እሱን ቬሪፋይ አላደረግንም ገና። ተወሰኖቹ ከሁመራም ከምንም አማሮችም እየወጡ ነው እየተባለ ነው። ስለዚህ ይወጣሉ የሚል ግምት አለ። ለማውጣት ግን ቨሪፋይ መደረግ ስላለበት ትንሽ አንድ ሳምንት የሚጨምር ይመስለኛል። እኔ ተኩሱን እንኳን ቢቆምም ሰዎቹ ለማውጣታቸው ማረጋገጫ ለማድረግ የተወሰኑ ኃይሎች ሞኒተር ማድረግ አለባቸው። እየወጡ እንደሆነ በይፋ ነው መውጣት ያለባቸው። ሰሳድ ፓርት እስካሁን ድረስ ኤርትራ አለሁ ብላ አላመነች። በጣም የሚገርመው ነገር ስለዚህ የሌለ ወዴት ይወጣል ሊውሉ ነው። ኢትዮጵያውያን ናቸው ሌሏቸውን እነዚህ የሻቢያ ሰራዊቶች ማለት ነው። that's only way they can say ታንኮቹ ምኖቹ ወደ ኢትዮጵያ አርማ ቀይረው የኢትዮጵያ ዩኒፎርም አልብሰው እኛ የለንም ሊሉ ከሆነ እንግዲህ ቀጥሎ የሚመጣው የአማራና የኢትዮጵያ ኃይል ወደ ውጭ ሄዱ ነው። ስለዚህ ኤርትራ ቨሪፋይ የሚደረግ ሰራዊት የለኝም ካለች የኢትዮጵያ ሰራዊት ከትግራይ ይወጣል ማለት ነው። ከትግራይ ከወጣማ ትግራይን ማን ይጠብቃል? ደግሞ ከተባለ አሜሪካ ሰራዊት መጥቶ ትግራይን አይጠብቅም። ህወሀትም ቶሎ አገርህ ተረከብ ማለት ያስቸግራል አሁን ስለዚህ ሰላም አስከባሪ ሀይል ለማዘዝ ደግሞ UN እንደገና መሰብሰብ አለበት ዛት መይቴክ ታይም ስለዚህ ዝም ብለን እንደ መና አይነት ሰባ ሁለት ስለተባለ በሰባ ሁለት ሰዓት ተአምር ላይ ይፈጠር ይችላል በጣም ካመኑበትና አሁን እየወጣ ያሉ በጣም አስቀያሚ ነገር ካበት ግን ሰው እየተጨፈጨፈ ማየት ስለማይፈልጉ አሜሪካውያን ራሳቸው እርምጃ ሊወስዱ ይችላሉ ስ ሪ ፖስብል ወይ ባይዘወይ ትንሽ አዲስ አስተዳደር ስለሆነ ያው ዲፕሎማሲያቸው እንዳይበላሽ ምናምን፣ ግን አሁን የዓለም ይሁን ታገኘዋል ቅድም እንዳልኳቸው ቅድም ማይክፋፍ እንዳለው የራሻም የምንም irrelevant ነው። ሰው እየሞተ ዝም ብላችሁ እዩ ማለት አይችሉም። ኦረዲ ፒፕል ዳይ በቃ አለም እያየ ነው። በሳተላይት እያዩት ነው እንደ ጉድ አሁን እየተፈለፈለ ሬሳው እየተባይዘው አሁን ጋዜጠኞች ሲያይ ሰው መቃብሮቹን እየከፈተ እየመራቸው በጣም ጉድ ነው በቃ እየሆነ ያለ ተዋርደዋል በቃ ኢሳያስና አብይ ስለዚህ እንኳን ለአቶ ኢሳያስ ለአቶ አብይም እግዚአብሔር አውጣቸው ነው ዋናው አሁን የሚያስፈራቸው ያዘጋጁት ሰው የለም አስመራም የተዘጋጀ ሰው የለም አዲስ አበባም የተዘጋጀ ሰው የለም እንዲፌር እግሩ ደግሞ እንዲፈርስ አይፈልጉትም ከትግራይ ከወጡ ግን ትግራይ ግን ስቴብል እንደምትሆን ግን ያውቃሉ። እነሱም ጭምር ያውቃሉ፣ አሜሪካውያንም ጭምር ህዝቡ ራሱ እንደሚጠብቅ ያውቃሉ። የታጠቀ ህዝብ እንደሆነ አቅም እንዳለው ያውቃሉ። ስለዚህ ነው የሚመስለኝ የአሜሪካውያን በዚህ ደረጃ ላይ መወሰን ለማቅማማት ለምናምን አይወስኑም። አሜሪካውያን ይሄ ከትረንዱን የማውቀው በታሪክ አንድ ከወሰኑ ወሰኑ። እንኳን ለጥሩ ነገር አልኳቸው ያልፈልጉትን መንግስት ለማውረድም ጭምር ሀቭ ፓወር። ስለዚህ በዌፖር ሱዳን ላይ ቀይ ባህር ላይ የተጠጋው መርከብ ምን ይሰራ ነው ታዲያ? ስለዚህ ይህንን በእስራኤል እና በራሻ ከአሜሪካ ጋር የሚዋጋ ሀይል የለም። አሁን እንደ ሶሪያ ቢሆን የተለያዩ ሀይሎች መርዳት ይቻል ይሆናል። እሱ ሌላ ነው። እና ይሄ ነው የሚሆነው። ስለዚህ ዞሮ ዞሮ መሬት ላይ ያለው ትግል ትንሽ ውጤት ያመጣል የሚል እምነት ነው ያለኝ ለማለት ነው። ከዚህ ውጭ ምን ይባላል ብላችሁ ነው? thank you ንጋትዬ። እና እኔ ምልህ ልክ አሁን እነዚህ የአብይ አስተዳደር የፒፒ አስተዳደር ሲወጡ የትግራይ አስተዳዳሪዎች ነን ብለው የመጡትም አንድ ላይ ነው የሚሄዱት ማለት ነው አይደል? አሁን እንግዲህ እሱ ነው። አሁን ይሄ part of negotiation ነው ለነገሩ። አሁን ለምሳሌ እዛ መቀሌን ለማስተዳደር የድሮ መንግስት ብሎ በስልጠናቸው መቀሌ ግቡ አይሉም። ግን አንድ የሆነ ኔጎሽሽን ግን ይደረጋል። እንግዲህ ህዝቡ በመሰረቱ ይህን አይነት ሁኔታ ሲፈጥር ህዝቡም ጉልበት አለው። አሁን አየሽ እነዚህ ሰዎች የኤርትራ ኃይል ከወጣ የሚጠብቀን የለም ብለው ነበር የሚያስቡት። ታስታውሱ እንደሆነ ሻቢያዎችም ተሰብስቦ እንውጣ፣ መቼ ነው የምንወጣው ሲባል እኛ ከወጣን እኮ የለም የኢትዮጵያ ኃይል ትግራይ ውስጥ survive ማድረግ አይችልም። የኢትዮጵያ ሰራዊት survive ማድረግ ስለማይችል ህወሀቶች ተመልሰው ከመጡ ችግር ይሆናል እና እስኪጠፉ ድረስ እዚህ መጠበቅ አለብን ብለው ነው የጠበቁት ሻቢያ የኢትዮጵያ ሰራዊትማ በራሱ ነው የሚሄደው የሚመስለኝ። የሚቆይበት ምንም እድል የለው። ስለዚህ የኤርትራ ሰራዊት ብቻ አይደለም የሚወጣ አትውጣ ለማለት አይደለም። የኢትዮጵያ ሰራዊት ኤርትራ ከወጣ ምንም ground የለውም እዛ ለመቆየት። ስለዚህ ይመስለኛል የኤርትራው ከወጣ በኤርትራው ሰበብ ቀስ ብሎ ሾልኮ የሚወጣ ይመስለኛል። ምናልባት ግን ለአሁን እያስተዳደሩ ላሉት የብልጽግና ሰዎች ግን አስተባባሪ ሆናችሁ ቆዩ ሊለዋቸው ይችላሉ። ዋስትና ሊሰጧቸው ይችላሉ። ህወሀት እንዳይገድላቸው ነው። ሌላ ምንም ፍራቻ ያለ እነሱ ሲቪል ናቸው። ምንም አሁን የመቀን የመየርና ዶክተር ሙሉ ነጋ ምን ምን ቁም ነገር ይሰራሉ? በቃ symbolic እኮ ናቸው። የሚያስተዳድሩት ሀገር የለ ምን የለ። ስለዚህ እነሱም ጓዛቸው ጠቅልለው ይሄዳሉ፣ ምክንያቱም ይፈራሉ። ምክንያቱም ህወሀት አሁን access ተሰጥቶት ከተረጋጋ እዛ ውስጥ ያለው ሀይል አለ ይፈራሉ። በህይወታቸው ስለሚፈሩ እነሱ ራሳቸው ጥለውት የሚሄዱ ይመስለኛል። እዛ የጀስስ ፓርት ኦፍ ኔጎሽሽን ለማለት ነው። ማን ነው ካሜራ ላይ ያለው? እባክሽ ኢኖቬሽን ካሜራ ከፍተህ ነበር። ስለዚህ ቅድም ነበረ ወጥቷል። ሌላው ንጋትዬ ያው እኔ ዛሬ አልፋታህም ብያለሁ። <laughs> ሌላው ማለት ነው thank you በጣም ደስ የሚል እንትን ነው። ለዚህ ነው ብዙ ጊዜ በቃ አተናተንህ በጣም ደስ ስለሚለኝ አይሆን ሁሉም ሰው ደግሞ ደስተኛ ሆኖ ነው የሚሰማው እና ግን አሁን ማለት በዚህ ዙሪያ ላይ ማለት ነው ሱዳን ይህን ያህል ነገር እንትን አድርጋ ስትገባ ኢትዮጵያን ያስተዳድራል የሚለው ሀይል ወይም ደግሞ አገራቸው የተወረረባቸው የአማራ ኃይሎች ለሌላ ጊዜ ትንሽ ነገር ሲሆን ኮሽ ሲል እሪ ብለው የሚጮሁት ሰዎች አሁን በዚህ ጉዳይ ላይ ግን አንዳቸውም ምንም ነገር ስለዚህ ጉዳይ ማንሳትም ሆነ ማውራት አይፈልጉም። ለምን ይመስልሃል ንጋትዬ? በአንተ እይታ ይታወቀ ነው። ይሄ እኮ ይህ እንኳን አንደኛ አቅም የለም ነው። ሁለተኛ እነሱ ፍርሃታቸው ሽብር አሁን ትልቁ ነገር ሰዎች እኮ ሞኝ ናቸው ስንላቸው ሞኞች አይደሉም። ስዋለቀ ያመለጠ ሰው ነግሯቸዋል። ጦርነቱ እንደተሸነፉ አውቀዋል። የትግራይ ህዝብ አስቀይመው አሁን ፍርሃት አለ። ትግራይ ሰርቫይቭ ካረገች የት እንኑር ነው። ሱዳን ነገ እናባረዋለን ብለው ነው የሚያስቡት። የፈለገ ጎንደርን ቢያስተዳድር ምንም ቢያስተዳድር undermine ያደረጉታል። ባይዘወይ እንደዛ ነው። ትኛ ይሄ አገር ፍቅር ምናምን just ውሸት ነው። የሀገር ፍቅርማ ትግራይን ማፍቀር ነው። ኤርትራ ትግራይን ሙሉ ተቆጣጥሮ ሱዳን ጎንደር ተወሰነ ጫፍ ቢመጣ ምናቸው ሆነ ነው? ኤርትራን አስወርረው ትግራይን አስይዘው ስለ የትንሽ መሬት የሱዳን እንዴት ይጨነቃሉ ብለሽ ታስቢያለሽ? እና ሶስት ነገር ነው። አንደኛው በጦርነቱ ውስጥ እንደፈለጉት እንዳልሄደ ወልቃይቷም ራያዋም እንደማያገኟት ህወሀቶች እንዳልጠፉ ህወሀቶች ቢጠፉ ህዝቡ ህወሀት ይህን ሁሉ ያውቃሉ። ዝም ብለው አይደለም የሚኖሩትም ከትግራይ ህዝብ ጋር ነው። ከትግራይ ህዝብ ወዳጅ ነው። ስለዚህ አሁን ምንድን ነው የትግራይን የአማራን ክልል የሚያው አስተዳደርም አብንም አደፓም የሚሏቸው ምንድን ነው ጁንታው ነው እንደዚህ ሁሉ ያዋረደን። ስለዚህ ጁንቻውን እስከ መጨረሻ ጁንታውን ካጠፋን በኋላ የኢትዮጵያ ህዝብ እንኳን ለሱዳን ለጣሊያንም አልተንበረከከ ምናምን ያው አድዋ እያከበሩ አይደለም አድዋን እየደበደቡ በቃ ቅድም ያልኩሽ ነው ህዝቡ አሁን ፖለቲካሊ የሚመራው ሀይል ስለሌለ እንዴት ነው ይላል እኮ ህዝቡ እየነገረው አደለ እንዴት ነው ጦርነት ጨረስን አላችሁ ትግራይ ውስጥ አሁን የአማራ ገበሬ እያለቀሰ ነው ተፈናቅለዋል ተሰደዋል በመሀልም ገብተዋል ወደ ሱዳንም ሄደዋል ለምንድን ነው እነዚህ ሰዎች ስለ ሱዳን የማይጨነቁት ካልሽኝ ሁለቱ ነው ምክንያቱ። አንደኛው አቅም የለም አሁን የኤርትራ ሰራዊት እኮ ነው በሆመራ ሄዶ ሱዳንም ሊከላከል እየተሰለፈ ያለው አስጨርቶ አስጨርሱታ። እንኳን የራሳቸው የሶማሌ ሰው አስጨርሰው የለ እንዴ? የት አለ ሰራዊቱ ነው ወኔው የት አለ እንጂ እንዳልሽው በጉራማ አባይ አየር እንኳን እንዳይበር ተብሎ ወፍ ዞር አትልም ምናምን ፉከራው ምናምኑ ነበር። አሁን የለም፣ ፉከራውም ሹለላውም የለም። ደግሞም ሉክ ህወሀቶች ጋር ልንዋጋ ነው። ህወሀትን ወደ ሱዳን እንዳያመልጡ ብቻ በሩን ዝጉልን እንጂ የፈለጋቸውን ቦታ ውሰዱ ብለናል አሉ እኮ ሰውየው። <laughs> ሲሆን ደግሞ አማራ አመራሮች ነበሩበት እዛ እነደመቀ እኮ ነው መንግስት የሚመሩት። ስለዚህ ኦረዲ ውርደት ነው። አሁን ወደ ማን ይዝመትላቸው? የትግራይ ወታደር የተባሉ ሁሉ ለቅመው እስር ቤት አስገቡት። ለሰላም ማስከበር የሄደው የትግራይ የሚዋጋላቸው ጸጥታ የሚያውቀው ሁኔታውን ያማውቅ ሁሉ አስረው ገድለው ጨረሱት። አሁን ምን ይዘው በማን በማን የሚከላከሉት ንገረኝ እስኪ። በብርሃኑ ጁላ እዚህ ሰዎች እኮ እስካሁን ድረስ እኮ ጃንማሩን እንኳን ማሸነፍ አልቻሉም እኮ። ስለዚህ በየቦታው የገጠማቸው ችግር ፍራስትሬት አድርጓቸው ስለሆነ አሁን አዲስ አበባ መጥቶ አዲስ አበባ ድረስ ቢወር ሱዳን ይህ ነው በቃ ልባቸው እየተቃጠለ ነው፣ በውስጣቸው እየተናደዱ ነው። ግን ምን ያርጉ? እነዚህ ትግሬዎች አዋረዱን ነው። ይሄ ጁንታ ብቻ እንዴት ይጥፋ ነው። ስለ ጁንታ መጥፋት የሚችለው አለ። ዛሬ አንድ ሰውዬ ሲናገር አልሰማችሁም? እንደ ትግራይ ሚዲያ ሀውስ እንኳን ትንሽ ልክ የላቸው አቅርበውት ነበር። ዛሬ እነዚህ ሰዎች ከመቶ ዓመትም ከመቃብር ሊነሱ የሚችሉ እኛ እንኳን መቃብር ሆነን አናያቸውም። ግን በቃ መጥፋት አለበት አማራ ህዝብ በቃ ዚስ ኢዝ ዋት ኮልድ የአማራ ህዝብ የትግራይ ህዝብ ጠላት ነው፣ የትግራይ ህዝብ ሳይጠፋ እንቅልፍ አታገኝም ነው እያሉ ያሉት እንጂ የሱዳን ነገር የኤርትራ ማ ጉዳያቸው አይደለም። ሱዳን ምን የያዘችና ነው? ኤርትራ በሙሉ ትግራይን ይዛ የለ እንዴ? ስለዚህ ትግራይን እስከ መሀል ድረስ ወልቃይትና ራያን እኛ እንይዛለን። ኤርትራ በዛላምበሳ በምናን በሰሜን ያለውን ግዛትህን ያዝ፣ መሀል ላይ ያለው እንደዚህ እናደርጋለን ብለው የሞኝ ስራ ነው የሰሩት እና አሁን ተዋረዱ። ስለዚህ ማሰብ አይችሉም። አገራቸው መከላከል አይችሉም። የትግራይነት ካላሸነፍክ እንዴት የውጭ ወረራ ታሸንፋለህ? ኢዚ እኮ ካልኩሌሽኑም ራሱ ሱዳን እየመጣች ያለችው በግብፅ ታጥቃ ነው። ጉዳይ አላት እሷ። ሁለተኛ ጊዜ መርጣለች። እንደተዳከመ ምን ያህል እልቂት እንዳለ ወታደራዊ ሰላዮች ናቸው እዛ ያሉት እኮ ግብጾች ከሌላ እንኳን እንትን በአሜሪካ የሰለጠነ ሀይል እና ጉልበት ነው ያላቸው ግብጻውያን ያዩታል። እነሱም እኮ ሳተላይት አላቸው። ምን እየሆነ እንደሆነ የኢትዮጵያ army ያያሉ። ያ ውሸት ሁሉ ያዩታል። የሰውየው ቅሌት ያዩታል። ስለዚህ ዘ ጎልደን ታይም ለነሱ አሁን። ስለዚህ የአማራው ህዝብ ምንድን ነው የሆነው ብትን ግን በቃ እየተጎዳ ነው የአማራ ህዝብ። ያው ገበሬው ይኸው እየተፈናቀለውን እንደ አዲስ አስማምተህ ምን ብለህ እንኳን በሰላማዊ መንገድ መፍትሄ አድርገህ ወደ ወደ ህግ እንመለስ ብለህ ጦርነቱን ማስቆም ይቻል ነበር። ግን እንዴት በቃ ጁንታ ነው ሁሉም ነገር። ጁንታ እያለ ምንም ነገር አይሰራም ነው። ጁንታ ደግሞ አይጠፋም በቃ። ስለዚህ አሁን የፍራስትሬሽን ጊዜ ስለሆነ እንኳን ያው ጣሊያን እኮ ኢትዮጵያ አምስት አምስት ዓመት ተቆጣጥረዋል። ስለዚህ ሱዳናቸውም እስከ ጊዜው የአማራ ክልል አገር ሆኖ የራሱን ድንበር እስኪያውቅ ድረስ ይዘንጡብናል ወይ የባሰ ጦርነት ውስጥ ይገባል። ጦርነቱ ከተገባ ደግሞ እንደገና ሌላ እልቀት ነው የሚሆነው እልቂት ነው የሚሆነው። ለእኛም ጥሩ አይደለም፣ ለትግራይም ለሁሉም ጥሩ አይደለም። of course ከዚህ በላይ ጦርነቱ እንዲገፋ አልፈልግም እውነቱን ለመናገር ግን <clears throat> ግብፃውያን የአሜሪካ ወዳጆች ናቸው። በዓለም ፖለቲካ ኢትዮጵያን ማሸነፍ አልቻሉም ነበር። አሁን እድል አግኝተዋል። ስለዚህ አሁን የሱዳኑ ነገር አስቸጋሪ ነው ማለት ነው። ለዚህ ነበር እኮ በትግራይ የሚደረገው ጦርነት በትግራይ አያልቅም፣ ሪጅናል ችግር ይሆናል፣ አገር ትፈርሳለች እያተባለ ስለፈለፍ እነዚህ ጅቦች፣ የቀን ጅቦች እነሱ ካልገዙት በቃ አገር አይሆንም እያሉን ነው ሲሉ ሲሞግቱን አልነበረም እዚህ በቃ ህወሀት ከሌለ በቃ ሀገር አትኖርም። ህወሀት ትግራይን የቆረጠች ኢትዮጵያ ግን ኢትዮጵያ መሆን አትችልም ነው ድሮም የነበረው አርጊመንታቸው። በዚህ ላይ ደግሞ ትግራይ ዞር ልበልላችሁ ራሴን ላርግ ስትሉ እንኳን ጭራሽ መጥቼ አጠፋሻለሁ ሲሉ ራሳቸው እንደሚያጠፉ የታወቀ ነበር። ትግራይ ህዝብ በትግርኛ የሚለው አለ ትግራይ የጠላቶች መቃብር ነው ያለ ነው የሚፎክረው አሁን ሰው ራሱ። እና ትግራይ ላይ ተቀብሮ ያለቀ እንዴት በምን ጉልበቱ በምን አቅሙ ትግራይን መቀሌን ከመቀሌ ውጪ አንዲት ገጠር ማስተዳደር ያቃተው መንግስት ብሎ ነው ትልቅ ኮንቨንሽናል ወር ቻለንጅ ማድረግ የሚችለው። እኮ ችግር እኮ ነው ያለውን ሰራዊት ወደዛ ለማጓጓዝ ቢሞክር ደግሞ እንደገና መልሱ አዲስ አበባ ድረስ ይመጡብኛል ብሎ ነው የሚያስበው እንጂ ትግራይ ሰራዊት አዲስ አበባ ድረስ የሚያስኬደው ነገርም የለውም። ስለዚህ እኔ የሚመስለኝ የሱዳኑ ነገር ለምን አልጮኸውም ብትይኝ አሁን ግራ ተጋብተዋል። ስለ ትግራይም የሚጮህ አንደበት የላቸውም። አሁን አሁን እስቱ እነ ታማኝ እርዳታ እናድርስለት፣ የትግራይ ህዝብ መልሶ ለማዳን ትግራይን ለመገንባት መልሶ ለመገንባት እያሉ ነው። በቃ በዛ ነው የሚሸውዱት ህዝቡ። ስለ ትግራይ ያለው ችግር እንዳ ገና ነው ድሮ ወታደሮቹም ይደውሉ ነበር ወደ የቤተሰቦቻቸው። አሁን ትግራይ ሰላም ሆነ ተባለ። እንዴት ነው ልጆቹ የታሉ ሲባል አይ በቃ የጎደለ ሰው መኖሩን አላወቀም። ገና እኮ መርዶ አልተነገረውም ሰው። ስለዚህ ሀገር ዝም ብለን አይደለም እየፈረሰች ነው የምንለው። ይስቁብናል አንዳንዶቹ እንደዛ ስንል፣ ግን የፈረሰ ሲባል ሀገር ዝም ብሎ ተራራው አይደለም የሚናደው፣ ይኸው ነው። እና ያ ነው የሚመስለኝ። ንጋትዬ thank you በጣም ሌላው አንድ የመጨረሻ ማለት ነው ውስጤ የሚሰማኝን ነው። አሁን እኛ በትግራይ ላይ እየሆነ ያለውን ያው ሁሉም ዓለምም ሁሉ እያየ ነው ምን አይነት ነገር እየደረሰ እንደሆነ። ነገር ግን አሁን በሌሎች ክልሎች የትግራይ ተወላጆች በመሆናቸው ብቻ ብዙ ሰዎች ማለት ይሄ ነው ከምንለው አቅም በላይ ብዙ ሰዎች የት እንደሄዱ አይታወቅም። ብዙዎቹ ታስረዋል። የነዚህ ሰዎች ጉዳይ ምንድን ነው? ምክንያቱም ይሄ already ይሄ የዘር ማጥፋት ነው እየተደረገ ያለው ትግራይ ላይ ያለው ነገር of course ዓለም ሁሉ ትግራይ ላይ ያለውን ነገር እያየ እየተረዳ ነው ሁሉ ነገር ግን መሀል አገር ላይ ያሉት ደግሞ በትግራዊነታቸው ብቻ እየታፈሱ እየታሰሩ ብዙ ነገር እንትን የሆኑ ነገሮች አሉ እና የእነሱስ ጉዳይ እንዴት ነው? ስለ እነሱስ ምን ለመሰራት ታቅዷል? ምክንያቱም እኛ ዝም ብለን እየተናገርን ያለው ያው ከባድ ነው ያልሽው ኢትዮጵያ ውስጥ ያለው መሬት ላይ የሚሆነው ነገር ነው የሚወስነው። አሁን አሁን የዓለም ህብረተሰብ መግባቱ ይመስለኛል ከአሁን በኋላ በ concentration camp ያሉት የትግራይ ሰዎች ሰብስቦ ማቃጠል የሚቻል አይመስለኝም። ሀሳባቸው እንደዛ ነበረ። ከተፍጨረጨሩ፣ ከተሸነፉ የቀረውንም ህዝብ በየቦታው ማስጨረስ ነው እኮ ያው ዘር ማጥፋት አይደለም ዋናው አላማው ብቻ የሆነ ሰው ድኖ ትግራይ ትግራይ የሚል ነገር እንዳይሸት መልሶ ትግራይን በታትኖ የቀረው ደግሞ እርስ በርሱ ማጣላት ነው። ጀነራል ዮሐንስን የበላይ ጠባቂ እኮ ጨምረውባል እኮ ሌላ ስልጣን ጨምረውለታል። ዶክተር ሙሉ ነጋ አልበቃ ብሏቸው ዮሐንስ የሚመራው ምናምን አሁን ምንድን ነው ሀሳባቸው? ይህ ሁሉ ትግራይ ትግራይ የሚሸተውን ትጨርሰዋለህ፣ ታደህየዋለህ፣ ትገድለዋለህ፣ ታማስነው ትበትነዋለህ። ከዛ በኋላ ንብረት የለውም፣ ሀብት የለውም። እየቀረውን ደግሞ እያሳደድክ ፍርድ ቤት እያጉላላህ ታማስነዋለህ። በጦርነቱ ተሸነፍ የሚሸነፍ ከመሰለህ ደግሞ ያገኛቸውን ሁሉም ትረሽናቸዋለ ወይ ደግሞ ራሳቸው አንጠፉ ምናምን ብለህ ምክንያት ትፈጥራለህ። ትንሽ እሱን stage የተሻገረ ይመስለኛል። አሁን ብዙ ነገሮች አሉ። በዘር ላይ ያተኮረ ጥቃት እየተደረገ እንደሆነ ethnic cleansing እንደሆነ በየቦታው የታሰሩትም ስማቸውንም data ቸውንም እየተያዘ ለአለም ህብረተሰብ ደርሷል አሁን ያው በ South Sudan እንኳን ጭምር እየሆነ ያለውን እየሰማችሁ ነው። እንኳን ሀገር ቤት ማለት ነው በሰው ሀገር እንኳን። ስለዚህ አሁን ይሄ ሁሉ ታውቋል። አሁን ይመስለኛል መንግስት በራሱ አንዳንዶቹ የተናደዱት መሞታቸው የማይቀርላቸው ሰዎች ነፃ እርምጃ ሊወስዱ ይችላሉ በየቦታው ይነበር ነው። ግን ይሄ የሚሆነው ጦርነቱ ቢገፋ ኖሮ ነው። አሁን ግን ጦርነቱ ሊቆም ነው። የዓለም ህብረተሰብ ደርሷል አሁን እነሱን ከዚህ በላይ የሚገፋ አቅም የላቸውም። በትግራይ የሚቃጠለውን ገለባም ሳይቀር አቃጥለዋል። የሚፈርሰው ገዳምም ሁሉም አፍርሰዋል፣ ጨርሱ በቃ። ስለዚህ የቀረው ደግሞ አዲስ አበባ ያለው ምናምን ያለው በየቦታው በየክልሉ ያለው እዛ ያለው የተናደደው ሰው ሁለት እድለው ማለት ነው። ነገ ህወሀቶች መጥተው ይገድሉኛል ብሎ የሚያስብ የሚያልም እብድ ካለ ተወሰኑ አደጋ ሊደርሱ ይችላሉ። አለበለዚያ ግን አሁን ፍርሃት ነው የሚመጣው፣ እንዲ መቀበጣጥ የሚመጣው እንዲ ሌላ ሁሉ ልክ ካምፔን ማድረግ ጀምሮ ያለው ትግራይን እንርዳ ምናምን የትግራይ ህዝብ ወንድማችን ነው ማለት ይጀምራሉ። ይህ ህዝብ አስቃባጭ ነው። በቃ ምንም መንግስት ነው እንደዚህ ያደረገው። መንግስቱ ጁንታ ጁንታ ሲል አብሮ ጁንታ ጁንታ ነው። አሁን ሰውየው ቀሏል። አሁን ሰውየው እየተጠላ ነው። አሁን ይሄ አብይ አማራም አሁን ሁለቴ ሊያስብ ነው። ይሄ ሰውዬ ይዞን ጠፋ ወይስ ምን አገኘን ሊል ነው። የአማራ ልሂቃን ያሰቡት በኦሮሞ ግፊት የመጣውን ለውጥ የኦሮሞ አክቲቪስቶች እና መሪዎችን ጭጭ አድርገው አብይን ይዘው ሊያሻግራቸው ነው ያሰቡት። ሻግራቸው ደግሞ እንቅፋት የሚሆነው የትግራይ ህዝብ ስለሆነ ቂም ያለው የኤርትራ ሰራዊት አምጥተህ የትግራይን ህዝብ እስከ መጨረሻው ዝም ታሰኘውና እስከ ድረስ የለውጡ ኃይሎች እነሱን ተከፋፍለዋል። አሁን አማራ ሲሆን መች መች ደላውና በመተከል እያለቀ ያለው እሱ ነው። በየቦታው እየተቀጠፈ ያለው እሱ ነው። በሱዳን እየተጨፈጨፈ ያለው እሱ ነው። ስለዚህ አሁን በትግራይ ሰዎች ብቻ አይደለም አማሮችስ መች ናቸው ሲዝ አሁን የኦሮሞ እንቅስቃሴ ገፕ ብለዋል። እነዚህ ሰዎች የረሃብ አድማ አድርገዋል እና አንዳቸው በረሃብ ከሞቱ gonna be very hard እስካሁን ድረስ ሊገድሏቸው ነው። ዝም ብሎ የሚያዩቸው እንዳይታክሙ እንኳን ግን ይሄ ጨዋታ ነገ የሚፈነዳ ነው። it's time bomb። ዝም ብለህ አሁን የኦሮሞ እንቅስቃሴም በቃ ጀዋርን ምናምን አስረህ ዝም የምትል አይደለም። የኦሮሞ እንቅስቃሴውን ግራ ገብቶታል። ከቱም የትግራይ ጦርነት ሁሉም ነገር overwhelm አድርጎታል። አቴንሽን የሚሰጣቸው የለም። አሁን ቢሰለፉ ኤቭሪቲንግ ስ ትግራይ take over ነው። ግን አሁን የትግራይ ነገር ጦርነቱ በሉ ገፕ ይበል ተብሎ ወደዳ ሲገባ ሌላ አመፅ ነው የሚነሳ ድር ውስጥ አመፅ ይነሳል። አሁን እነ ጁላ ሲዋሹት ነው የቆዩት። ድል አድርገናል፣ ሁለት የቀሩት አልቀዋል፣ እየለቀምን ነው እያሉ ቆይተው ሀገረ እና ሳምሬ በሺዎች የሚቆጠሩ ሰዎች እያለቁ ነገ እኮ እንደገና የውጭ ጋዜጠኛው ሄዶ እዛ ያየዋል። እንደገና አጥንቱም ጫማውም እያነሳ መቶ ሺህ ኢትዮጵያ ሰራዊት አለቀ ብሎ እኮ ዜና ሊዘግብ ነው ነገ። ያኔ ምንድን ነው የሚሆነው? ጀነራል የገለ ስታሳስተን ነበር የለም ሪፖርቱ ያገኘሁት ከአንተ ነው፣ አንተ ስታሳስተኝ ነበር ተብሎ እርስ በርሳቸውን የሚገዳደሉት ያኔ የአማራና የኦሮሞ ጀነራል እየተባባሉ ደግሞ ቦታዋን ለመቀራመት ሌላ ችግር ነው የሚፈጠረው። I tell you ይሄ ምንም ነብይነት አይጠይቅም። I'm telling you ስርዓቶች ሊፈርሱ ሲሉ ፖሊሲ መቀየር፣ አለቃ መቀየር ምናምን ይጀምራሉ። አሁን አሁን አምባሳደሮች frustrate አድርጓል። ቅድም ስትሉት አንዳንዶቹ አሁን ጥገኝነት መጠየቅ ሊጀምሩ ነው። ስለዚህ ወታደሮች ደግሞ እንዳያመልጡ ቪዛ እንዳያገኙ ምናምን ተደርገዋል፣ ሊገዳደሉ ነው። እዚህ የትግራይ ሰዎች ብቻ ሳይሆን ሌላውም የኢትዮጵያ ህዝብ ችግር ላይ ነው ልልሽ ነው። እና አሁን የተለየ ዋስትና የሚሰጠን የለም፣ ግን የዓለም ህዝብ at least ትንሽ ባደረጋችሁት ጥረት ሁላችንም በየቦታው ባደረግነው ጥረት ሰዎቹም በየቦታው ሪፖርት እየተደረገ ታውቀዋል። ሁሉም አይደለም። ብዙ ወታደሮች ብዙ ሰዎች ታፍነው የት እንዳሉ የማይታወቁ አሉ። ግን አሁን መንግስት ፍራስትሬት ሲያደርግ እርስ በርስ ነው የሚገዳደለው። አሁን በቃ ጁንታው ደግሞ ሲመጣ እንደገና ጌታቸው ነገ መጥቶ ደግሞ እንደገር ሲል ደብረጽዮን ድምፁ ሲሰም በቃ ሁሉም ቅዘን በቅዘን ነው የሚሆነው። በቃ አላያችሁም? እንዲ አሁን ይሄ ሁለት ቀን እነሱ ብቅ ብቅ ብለው በሲኤንኤን በምናምን ምን ያህል እንደተሸበሩ በቃ ሌላ ወሬ አጥተው ጌታቸው ረዳ ከስተዋል በቃ ከፍቶታል፣ ዱር ውስጥ ገባ፣ የካቲታቸው በጨለማ እንዲያውሉ ናቸው ምናምን look ያ የነፃነት ትግል እንኳን ምን መሆኑ እንኳን አይገባቸው። ስለዚህ Mr. Happy ምንድን ነው link ኡ? የሆነ ሆኖ መልእክትም እየመጣላችሁ ነው። ደደቢትም announce አድርጊ እየተባልሽ ነው። የትዊተሩ ነገር ፓፕዬ፣ የአንቺ ጥያቄ አያልቅም። አይ ነው ልታናገርኝ ፈልገሽ እንጂ ይህን ጥያቄ መልስ አጥተሽበትም አይደለም። ሁለተኛ እንዳልጠፋ እንደው ትንሽ እንደገና ድሉ ጠኝና የቀረውን ደግሞ ነገ ማታ እሑድ ስለሆነ እንደገና ነገ በጣም በሰአቱ የወለደው ነገርም ስለሚኖር ከአሁን በኋላ ባየሆነ ትንሽ ለውጡ ፍጥነት be ready አሁን በመሬትም ላይ እንትንም ላይ አይንክ ትንሽ በፍጥነት በዚህ ሳምንት አንዳንድ ለውጥ የምናይ ይመስለኛል እና ብዙ ጊዜ ደጋግመን እንገናኛለን። በጣም ለዛሬ ንጋትም በጣም በጣም ከልብ አመሰግናሃለው ከሚገባው በላይ። እንዴት ነው ጋዜጠኝነት በሰራ ያዋጣኛል? நான் தோண்டும்